አንዋዑ ይህን እንመለከታለን ዛሬ። አልኩፍሩ ሽርክን ተመልክተናል። ዛሬ ደግሞ ኩፍርን እናያለን። ሽርክና ኩፍር ልዩነት አላቸው። ሽርክ በዒባዳ በአምልኮ ከአላህ ጋር ጎን በጎን ለሌላም አካል መስጠት ማለት ነው። ኩፍር ማለት ያለን ጸጋ መካድ፣ መሸፈን፣ መደበቅ፣ አለማመን፣ ማስተባበል ምናምን የመሳሰሉትን ይይዛል። በውስጥ ላይ ይገባናል ኢንሻአላህ። አልኩፍሩ ኩፍርና ታሪፉ definition ኡ ማብራሪያው እንዲሁም አንዋዑ አይነቶቹን እናያለን። ለዚህም ነው ሸይጣን ካፍር ነው ሙሽሪክ ነው የሚባለው። ሸይጣን ካፍር ነው ሸይጣን ነው ሸይጣን ካፍር ነው ሙሽሪክ ነው ሙሽሪክ ነው ካፍር ነው ካፍር ነው ለምን ሙሽሪክ አይደለም እ ለምን ሙሽሪክ አይደለም ስለካደ ሙሽሪክ ያልሆኑ ካፍር የሆነ ሙሽሪክ ያልሆነው ለምንድን ነው? ሌላ አምላክ አምልኮን ለሌላ በመስጠት አይደለም የሚከባረረው ከሀያሉ ጌታ ጋር ቀጥታ በመጣላት እንጂ። እሺ አልኩፍሩ ኩፍር ማለት ፊሉጋ በቋንቋ በዲክሽነሪ ትርጉም አስተግጥያ መሸፈን፣ ወሰትር መደበቅ ማለት ነው። ኩፍር ማለት ፊሉጋ በቋንቋ በዲክሽነሪ ቃል ዝም ብለን ስንመለከተው አተግጥየቱ መሸፈን ወሰትሩ መደበቅ ማለት ነው። ለምሳሌ ከፈርቱ ኩፊ ጫማዬን ደበቅኩት ለማለት ከፈለግ ከፈርቱሁ ማለት ትችላለህ። መደበቅ መሸፈን ማለት ነው። የሉጋ ትርጉም ነው፣ የሸሪዓ አይደለም። የሸሪዓ ውስጥ እንመጣለን። ገበሬዎች ምን ይባላሉ? ዩዕጂቡል ኩፋረ ነባቱሁ ይላል አይደል ቁርአን። አበቃቀሉ ገበሬዎችን ያስደነቀ ይሆናል። ኩፋር ማለት ምን ማለት ነው? እዚህ ቦታ ገበሬዎች ማለት ነው لأنهم لأنهم يكثرون الأزرع في التراب አፈር ውስጥ አዝርዕትን ስለሚደብቁ ዘርን ከአፈር ስር ስለሚያለብሱት ምን ይባላሉ? ኩፋሮች ይባላሉ። መደበቅ ያለው የሎጋውን የ dictionary ቃሉን ተጠቅመን ማለት ነው። አልኩፍር ኩፍር ማለት في اللغة በቋንቋ አተብቅየቱ መሸፈን ወስተትሩ መደበቅ ነው። والكفر ኩፍር شرعا በሸሪዓ ደግሞ ስናየው በቁርአን በሐዲስ ሚዛን ስናየው ኩፍር ማለት ضد الإيمان የኢማን ተቃራኒ ነው። የኢማን ተቃራኒ ነው። ቢዱል ኢማን ፈኢነል ኩፍራ ክህደት አደሙል ኢማኒ ቢላሂ ወረሱሊ በአላህና በመልእክተኛው አለማመን ማለት ነው። ሽርክ ግን በአላህም በረሱሉም አምኖ ጎን በጎን ደግሞ ሌላን አካል አብሮ ማምለክ ማለት ነው። ሽርክ ሽርክ ማለት ኩፍር ፈኢነል ኩፍረ ኩፍር አደሙል ኢማን አለማመን ቢላሂ በአላህ አለማመን ወረሱሊህ በመላክተኛውም አለማመን ማለት ነው። ሰዋኡን እኩል ነው፣ ልዩነት የለው። ካነ ቢኖርም መዐሁ ካለማመን ጋር ተክዚቡን ማስተባበል ቢኖርም አው ለም የኩን መዐሁ ተክዚብ ማስተባበል ባይኖርም አው እባክህ መሐመድ መላክተኛ አይደለም ብሎ ወይንም ደግሞ ይህ መሐመድ ያመጣው ውሸት ነው ባይልም እንኳ አላምንም አልቀበልም ካለ ያው ነው። ማስተባበል ቢቀላቀልበትም ባይቀላቀልበትም አለማመን ኩፍር ነው። فإن الكفر عدم الإيمان አለማመን ነው ቢላሂ በአላህ ወረሱሊህ በመላክተኛው አለማመን ማለት ነው። ሰዋኡን እኩል ነው አለማመን በልቡ ካልተቀበለ እኩል ነው። ሰዋኡን ካነ መዓሁ ተክዚቡን ማስተባበል ቢቀላቀልበትም አው ለም የኩን መዓሁ ተክዚብ ማስተባበል ባይቀላቀልበትም ያው ነው። በቃ ውስጡ አልቀበል ካለ አላህንና መላክተኛውን ከፍሯል። ከዛ ኩፍር ይባላል። ማስተባበል ቢጨመርበትም ባይጨመርበትም ማለት ነው። በል እንዳውም ማስተባበል መኖር አይደለም። ማስተባበልን ያክል እሱማ ትልቅ ነው። በል ሸኩን ጥርጣሬ ብቻ ራሱ ካለበት ይበቃዋል። ለኩ ጥርጣሬ ብቻ በል ሸኩን በነብዩ አለይሂ ሰላቱ ወሰላም ተልእኮ ላይ ትንሽ ጥርጣሬ ካለው አንድ ሰው አደጋ ውስጥ ነው ያለው። አውረይቡን መሸከክ ያው ጥርጣሬ ነው፣ ጥርጣሬ ነው። አው ኢዕራዱን ወይ ማፈንገጥ ማፈንገጥ እንዲተኝነትን ከተቀላቀለበት ያው ነው። የግድ ተክዚብ ብቻ ነብዩ ረሱል አይደለም፣ ነብዩ ቁርአን አልወረደላቸውም፣ ነብዩ አልተላኩም ብሎ ይህንን ቃል ባይተነፍስም ጥርጣሬ ከተሰማው አው ሸኩን ወረይብ ጥርጣሬ ካለበት አው ኢዕራድ ወይ ማፈንገጥ እንዲተኝነት ካለበት አልቀበልም ባይነት ያው ኩፍር ነው። አው ሐስዱን ወይ ምቀኝነት ወይም ምቀኝነት ምቀኝነት ካለበት ለነብዩ አለይሂ ሰላቱ ወሰለም ተልኮ አይሁዶች የካዱት በምንድን ነው? የረሱልን ሪሳላ እኮ ያውቃሉ፣ ጠንቅቀው ይረዳሉ። አይደል? እነ الذين اوتوا الكتاب يعرفونه كما يعرفون አብናአሁም ልጆቻቸውን እንደሚያውቁ ያውቁታል። ነብዩን አለይሂ ሰላቱ ወሰላም ያውቋቸዋል፣ ግን አልተቀበሉም። በምን በሂስ ሪሳላ ከበኒ እስራኤል ውስጥ መውጣት የለባትም አረብ ዝርያ ውስጥ መግባት የለበትም ብለው ተመቀኙ፣ እምቢ አሉ። አው ኢዕራብ ማፈንገጥን የሚቀላቀልበት እንዲተኝነት፣ አው ሕሱን ምቀኝነትን የሚቀላቀልበት፣ አው ኬብሩን ኩራትን የሚጣ ያው ነው ኩፍር ነው። أو اتباع ወይ መከተል ሊባዕድ አህዋ ከፊል ዝንባሌዎችን አሳደፊ የሚከለክሉና የሚገድቡ የሚያግዱ የሆኑ عن اتباع الرسالة ሪሳላውን ከመከተል የሚያግዱ የሆኑ ዝንባሌዎችን መከተል ያው ኩፍር ይቀርታል ኩፍር فإن الكفر عدم الإيمان አለማመን ነው። بالله ورسوله በአላህና በመላክተኛው ሰዋኡን እኩል ነው፣ ልዩነት የለውም። ኩፍር ኩፍር ነው፣ ልዩነት የለውም። ካነ መዐሁ ተክዚብ ማስተባበል ቢቀላቀልበትም አው ለም የኩን መዐሁ ተክዚብ ማስተባበል ባይቀላቀልበትም በል ሸኩን በል እንዳውም ማለት ነው። በል ማለት በል ሸኩን ይብቃ አው የክፊ ሸኩን ጥርጣሬ ወረይ ያው ጥርጣሬ መሸከክ በውስጥ ማምታታት ይህ ራሱ ይበቃል። ውስጥ ላይ ከተምታታበት አንድ ሰው ራሱን ጥያቄ እንትን ውስጥ የሚያስገባ ከሆነ ያው ጥያቄ ምልክት ውስጥ ነው ኩፍር። አው ኢዕራብ ወይ ማፈንገጥ እንቢተኝነት ማለት ነው። ኢዕራብ ማለት እንቢተኝነት እንቢተኝነት አው ሒስን ወይ ምቀኝነትም ከተቀላቀለበት ያው ነው ኩፍር። ተገባን። አው ኪብሩን ወይ ኩራት ከተቀላቀለበትም ያው ኩፍር ነው። ኩፍር የግድ ማስተባበል ብቻ አይደለም፣ ጥርጣሬ፣ እንቢተኝነትም ምቀኝነትም በኩራትም ተወጥሮ ይሁን አንድ ሰው ውስጡ አለማመን ከተፈጠረ ኩፍር ውስጥ ነው ያለው። ወይም ደግሞ ኩራትን ስድም ይሁን ተራዝም ይሁን አንዱ ካለበት ነው። አው ኢትባ ወይ መከተል ለባዕድ አህዋ ከፊል ዝንባሌ መከተል አሳዳ የሚያግዱና የሚከለክሉ የሆኑ አንትባ ሪሳላ ተልኮውን የነብዩን ተልኮ ከመከተል የሚገድቡ የሆኑ ዝንባሌዎችን መከተል ዝንባሌዎችን መከተል ወኢንካነ ቢሆንም እንኳ አልሙከዚቡ የሚያስተባብለው አካል አዕظመ ኩፍረን ክህደቱ የበረታ ይሁን እንጂ በእነዚህም ኩፍረት ይመጣል ማለት ነው። ገብቷችኋል? ወኢን ካነ አልሙከዚቡ አስተባባዩ አካል ያስተባበለ ተክዚብ ያመጣው እሱ አደጋ ውስጥ ነው የገባው። እሱ በጣም ንጹህ የሆነ ኩፍር ነው። ወኢን ካነ አልሙከዚቡ የሚያስተባብለው አካል ቢሆንም እንኳን አዕዘመ ኩፍረን ክህደቱ ምንም የበረታ ቢሆንም እንኳ ክፍረት በእነዚህም ይመጣል አሁን በቀራናቸው ማለት ነው። አልተግባባንም? አልገባችሁም አይደል? አልገባችሁም። ተክዚብ ቢኖርም ባይኖርም እኩል ነው ክህደት። በልሸኩን ጥርጣሬ ብቻ ይበቃል። ወሬቡን በውስጥ ማምታታት፣ አው ኢዕራብን ወይም አፈንገጥ እንቢተኝነት፣ አው ሒሱን ምቀኝነትን በምቀኝነትም ከሆነ ያው ኩፍር ነው። አው ኪብሩን በኩራትም ከሆነ ያው ኩፍር ነው። በኩራትም ከሆነ የነብዩን እንትን አልቀበልም። እኔ ጢሜን ላሳድግ ነው እንዴ? እኔ እንደዚህ ልሆን ነው እንዴ? እኔ እንደዚህ ልሆን ነው እንዴ? የሆነ የሆነ አደጋ ነብዩ አለይሂ ሰላቱ ወሰለም ካዘዙት ነገር ራሱን እንደ ኩራት አድርጎ እዚህ ውስጥማ እኔ ሂጃብ ስቆጥቼ ሂጃብ ውስጥ ገብቼ ኒቃብ ለብሼ በዚህ በእንትን ሰዓት ምን ነው ምን መጣ በወጣትነቴ የተለያየ ነገር አለ። ክብር ኩራት ራሴን አሳያለሁ አደርገው ነበር ግን አልችለውም፣ ሌላ ነው። እንዴ ይህን ወጣትነት እዚህ ውስጥ ምን ነው ምን እስር ቤት ነው እንዴ ይጨናነቅ እንዴ የሚል አመለካከት ከጀርባ ካለ ይሄ አደጋ ነው፣ ኪብርም ነው፣ ኢዕራብም ነው። አው ኢትባዕ ወይ መከተልም ያው ነው። ሊባዕድ አህዋ ከፊል ዝንባሌን መከተል ያው ነው። ፍላጎትን ፍላጎትን ዝንባሌን መከተል አንድ ሰው ስሜቱ እንደፈለገ ያሽከረክረዋል። ነብዩ ክልክል ነው ብለዋል። የለም ዝንባሌውን ተከትሎ ተጉዟል። ይህም ወደ ክፍረት የሚከት አለ። አው እትባዕ መከተልም ለባዕድ አህዋ ከፊል ስሜቶችን አሷደቲ ከልካይ ገዳቢ የሆኑ አን ኢትባዕ ሪሳላ ሪሳላውን ከመከተል የሚገድቡ የሆኑ ስሜቶች አሉ። ወደ ኩፍር የሚከት አልቀበልም ባይነት አልቀበልም ባይነት ኩፍር ውስጥ ይከታል። ለዚህም ነው አልዑለማ አክሰሩ العلماء بعض العلماء أو أكثرهم يكفرون الأحباش لأنهم لا يقبلون الرحمن على الأرش استوى ለምን በቃ ዝንባሌያቸውን የተከተሉት ዝንባሌያቸውን የተከተሉት ይከፍሯቸዋል እኮ ብዙዎች ብዙ ዑለማ ይከፍራቸዋል ካፍር ጭራሽ ወጥተዋል ከኢስላም ከሰባቶቹ ጣኢፋ ውስጥ ራሱ አይመደቡ የሚሏቸውም አሉ እንደ ቀደር ያውጥተዋቸዋል አው ኢትባዑ ለባዕድ አልአህዋ ከፊል ዝንባሌንም መከተል አስፋዳ የሚገድቡ የሆነ አን ኢትባዕ ሪሳላ ከሪሳላውን ከመከተል የሚገድብና የሚያግድ የሆነ ስሜትን ዝንባሌንም መከተል ራሱ ኩፍር ውስጥ ይፈታል። አደጋ ነው በጣም ሐቅን እንዳይቀበል ያደርገዋል። አንድ ሰው ዝንባሌውን ከተከተለ ሐዲስ ቢነግሩት መስሚያ የለውም፣ ቁርአን ቢነግሩት መስሚያ የለውም። ወኢን ካነ ልሙከዚቡ የሚያስተባብለው አካል ቢሆንም እንኳ አዕዘመ ኩፍረን ክህደቱ የበረታ ይሁን እንጂ በእነዚህም ክፍረት ይመጣል። እስካሁን ባየናቸውም ክፍረት ይመጣል። ወኢን ካነ ይሁን እንጂ አልሙከዚቡ አንድ የሚያስተባብል አካል ያ የሚያስተባብለው አካል አዕዘመ ኩፍረን ኩፍሩ የበረታ ይሁን እንጂ በእነዚህም አሁን በቀራናቸውም ይመጣል። አልገባችሁም ማለት አልገባችሁም ማለት እሺ ወከዛሊከ الجاحد ከሃዲም ያው ነው ጃሂድ ከሃዲ አልሙከዚብ ያስተባበለ የሆነ ጃሂድ ጭራሽ የነብዩን ሪሳላ አልቀበልም ያለ ጃሂድ ጃሂድ ከሃዲ ማለት ነው። ጃሂድ ማለት አልጃሂድ የነብዩን ሪሳላ አልቀበልም ያለ አልጃሂድ ሙከዚብ ማስተባበል ዝም ብሎ ነው ባገ ውሸታም ውሸቱን ነው ማለት ይሄ ተክዚብ ነው። አይ አልቀበልም ማለት ደግሞ ምንድነው? እኔ ያመጣው መልእክት ውሸት ነው አላልኩም። እኔ አልቀበለውም፣ በቃ አይስማማኝም፣ አልቀበለውም። ይሄ ጀህድ ነው። ተክሊል ደግሞ ውሸቱን ነው እየቀጣጠፈ እዚህ እያስተማሩ ታሪክ እየተማረ እየመጣ ነው የሚነገር አላለም። አሳጥሩል አወል ነው አይደል? የድሮ ሰዎችን ተረት ተረት እያመጣ እያስተማረ ነው መሐመድ አለ ይሄ ምንድነው? ተክዚበል አልቁርአን ነው አይደል? ተክዚብ ይባላል። ጃሂድ አልቀበልም። ወከዛሊከ ይሁኑ አልጃሂድ ከሃድም አልሙከዚብ አስተባባይ የሆነም ከሃዲ ያው ነው። ሐስደን በምቀኝነትም ቢሆን ያው ነው። በምቀኝነት ሲክድ لو كفر السنان مع الثقاني ارجئ ان يهونو تلك الرسل ينبيون اونتين النت بوس ارجئ ان يهونو ارجئ ان يهونو بملاسو كتادة يو كهادين هاي بوس اقوامنا اللي تحبلاش والين الاره الرعي تخو يونا وكذلك يو كفرة السنة الجاحد كهادي المكذب يمنع سباب بلهونا حسن بمك ان ينتجفاتو بمك ان ينتجفاتو ማአስፈቃኒ እርግጠኛ ከመሆኑ ጋር ሲድቀ ሩሱሊ የመላእክተኞች እውነተኝነትን ውስጡ ቢቀበለውም እንኳ ካስተባበለ ከሃዲ ከሆነ ከሃዲ ነው፣ ካፍር ነው። በምቀኝነት አይ ምቀኝነት ሲቢት ይዞት እኮ ነው። አንዳንድ ጊዜ አንዳንድ ጊዜ እኛም ራሱ ዝንባሌ ልንከተል እንችላለን። አደጋ ውስጥ የምንገባበት ጊዜ አለ። የሆነ እልህ ክርክር ውስጥ ስንገባ አንዳንድ ጊዜ የአቂዳ ክርክር አይፈጠርም። አይፈቀድም። ለማስተማር እንደዚህ ካልሆነ ወይንም የሆነ እንደ አህባሽ መሰል ጋር ካልተከራከርክ እንጂ ሀታ እነሱ ጋር ራሱ መከራከር ማያስፈልግም። ሹባ ውስጥ ይፈጣል ሰው ዝም ብሎ ያለ የሌለን የሚጨፈጭፉ ምን አለ መሰለ አንዳንድ ጊዜ ሀቅን የማይቀበል ሰው አለ። ለመርታት ብሎ ክርክር ተጀመረ የፈለገ ቀውጥ የሐዲስ ብታመጣለት አይቀበልህም። ሶህ አያ ዛሂር የሆነ ብታመጣለት እንዲህ ትዕቢተኝነት ይዘዋል፣ ግፍ ይዘዋል። በቃ ለምን እበለጣለሁ በሱ ይህ አንዳንዱ ጊዜ አደጋ ውስጥ ይከታል። በሕስ ማአስቲቃኒ እርግጠኛ ከመሆኑ ጋር ሲርቀር ሩሱል የመላክተኞችን እውነተኝነት እርግጥ ከመሆኑ ጋር እርግጠኛ ከመሆኑ ጋር በቀልቡ በምቀኝነት ግን ትዕቢት ከያዘው ይህም ካፍር ነው። የአይሁዶች ባህሪ ነው። ይሁዶች ግልጽ ነው። እሺ ኩፍር ምን እንደሆነ አወቃችሁ። ኩፍር ፊል ሉጋ ምንድነው? በቋንቋ ዜን ምንድነው ኩፍር በቋንቋ በዲክሽነሪ ትርጉሙ ምንድን ነው? አልኩፍሩ መማዕና ምንድን መደበቅ፣ ተቅጥያ፣ ሰፍ እሺ በሸር በሸሪዓ ምንድን ነው? ኢማን የኢማን ተቃራኒ ነው። መሐመድ በምን በምንድን ነው የሚመጣው? ማስተባበል ብቻ ሸርጥ ነው። ማስተባበል ሸርጥ ነው እንዴ? ለክፍረት ምን ምን በምን ሊመጣ ይችላል? በሸክ በረይድ በኢዕራብ በኪብር ኪብር ምንድን ነው? እሺ ኩራት ህስድ ምንድን ነው? እ ምቀኝነት አው ኢትባዑል አህዋኢ አሳደት ማ ማዕነ አሳዳ መሐመድ አሳደት የሚመልስልን ሳዳ ምንድን ነው? የሚያግድ የሚገድብ ዝንባሌ ከምን የሚገድብ ሪሳላውን ከመከተል በትክክል አሃ وإن كان المكذب أعظم وإن كان المكذب أعظم كفرا እስካሁን የቀራናቸውም ክፍረት ያመጣሉ። ወይም ካነ አልሙከዚቡ አዕዘሙ ኩፍረን ምን ማለት ነው? አንተ ወይም ካነ አልሙከዚቡ አዕዘሙ ኩፍረን የሚያስተባብለው ሰውዬ ከባዱ ኩፍረቱ ከባድ ቢሆን ይሁን እንጂ በእነዚህም ይመጣል ክፍረት ማለት ነው። እሺ አንዋዑ አይነቶቹን እንይ አልኩፍሩ ኩፍር ነውዓኒ በሁለት ይከፈላል። ሽርክን በሁለት እንደከፈልነው ሁሉ ይህንኛውም በሁለት ይከፈላል። አነውዑል አወል የመጀመሪያው አይነት ኩፍሩን አክበሩ ትልቁ ኩፍር ነው። ትልቁ ሽርክ እንዳልነው ሁሉ ትልቁ ኩፍርም የሚባል አለ። ኩፍሩን አክበሩ يخرج من الملة ከጎዳና ሙሉ በሙሉ ያስወጣል። يخرج እንዳትሉ يخرج ብላችሁ ጥሩ። يخرج ይወጣል ነው intransitive verb ይሆናል። يخرج ከሆነ transitive verb ይሆናል። ያስወጣል من الملة ከጎዳና ያስወጣል። ይሆ ይህ ኩፍር ጠቅለል አድርገን ስናየው خمسة أقسام አምስት ክፍል አለው። ኩፍሩ አምስት ክፍሎች አሉ። የትኛው ኩፍር? ትልቁ ኩፍር ነው። መጀመሪያ ሁለት ተነጠቅናቸው፣ አስገር፣ አክበር። አክበሩ እንደገና አምስት አይነት አለ። አምስት ክፍሎች አሉት ሰብዲቪዥን ማለት ነው። አልቀስም አልአወል የመጀመሪያው የኩፍር የትልቁ ኩፍር የመጀመሪያው ክፍል ምንድነው? ኩፍሩ ተክዚብ በማስተባበል የሚመጣ ኩፍር ነው። በማስተባበል የሚመጣ ኩፍር ነው። በማስተባበል አልቀበልም ባይነት ውሸቱን ነው መሐመድ ውሸቱን ነው ይሄ። ወደሊሉ ቀውሉሁ ተዓላ ይህ የአላህ ቃል መረጃ ይሆነናል። ወመን አዘለሙ ከቶ ማን በደላለ ራሱን ወመን አዘለሙ ከቶ ራሱን ማን በደላለ ሚመን ይፍተራ ከቀጣጠፈ ሰው የበለጠ አለላሂ በአላህ ላይ ከጫነ ከቀጣጠፈ የበለጠ ከዚበን ውሸትን በአላህ ላይ ከዋሸፈ የበለጠ ማን ራሱን ይጎዳና ይበደላል ይላል። አው ከዘበ ወይ ያስተባበለ ቢልሐቅ እውነታን ያስተባበለ ከሱ የበለጠ ከቶ ማን ራሱን ይጎዳል። ለማ ጃአሁ በመጣለት በደረሰው ጊዜ ሐቅ በደረሰው ጊዜ ካስተባበለ ሰው የበለጠ ማን ራሱን ይጎዳል። እደግመዋለሁ። ወመን አዘለሙ ከቶ ራሱን ማን በደላለ? ማን ነው በጣም ራሱን የበደለው? ሚመን ይፈራ ከቀጣጠፈ ሰው የበለጠ ከጫነ የበለጠ አለላህ በጌታው ላይ ከዲበን ውሸትን ወልዷል፣ ተወልዷል፣ እንደዚህ ያደርጋል፣ እንደዚህ ያደርጋል። አላሁ ፊ ኩሊ መካንን መውጁድ አላሁ ላ መካነ ለሁ መውጁድም ሌላ መካን ያለ ቦታ ያለ መንቀውት ያድርገውታል። ብዙ ነገር ከአላህ ላይ ጭነውበታል። አላህ ሐላል ወመን አዝለሙ ማን ራሱን የበደላለ ሚመን ይፈራ ከቀጠፈ ሰው የበለጠ አለላህ በአላህ ላይ ከዲበን ውሸትን ከጫነ ሰው የበለጠ ማን ራሱን የበደላለ ተዓጅብ መገረም ማን አለ ማንም የለም አው ከዘበ ወይ ካስተባበለ የጫነ አልን አይደል መጀመሪያ አላህ እንደዚህ ብሏል ብለው ዝም ብለው ይጭኑበታል አው ከዘበ ወይ ደግሞ ያስተባበለ ካስተባበለ ሰው የበለጠ بالحق ሐቅን ካስተባበለ ሰው የበለጠ ራሱን የበደለ ከቶ ማን አለ እፍተራ አለላህ ከዲበን ውሸት መጫን ነው አላህ እንደዚህ ብሏል እንደዚህ ነው እንደዚህ አድርጓል እንደዚህ ብሏል ያላለው ይሄ እፍትራ አለላሂ ከዚበን ተክዚብ ደግሞ የመጣውን ሐቅ አይደለም አይደለም አይደለም አልቀበልም ማለት ነው። ይሄ ውሸት ነው፣ ይሄ ውሸት ነው፣ ይሄ ተረት ነው፣ ይሄ ምንድን ነው፣ ይሄ ቅጥፈት ነው እያሉ አለመቀበል መወርወር ፊትን ማዞር ነው። አው ከዘበ ወይ ካስተባበለ ሰው የበለጠ ቢልሐቄ እውነታን ለማጃአሁ በደረሰው ጊዜ ካስተባበለ ሰው የበለጠ ለማጃአሁ በመጣለት ጊዜ በደረሰው ጊዜ ሐቅ እንዲህ ብሎ አልቀበልም ካለ ሰው ይሄ ውሸት ነው ካለ ሰው የበለጠ ማን ራሱን ይበደላል? ማንም የለም። ማንም የለም ከዚህ የበለጠ ሐቅን ካስተባበለ ሰው የበለጠ በአላህ ላይ ቅጥፈትን ከጫነ ሰው የበለጠ ማንም ራሱን የበደለ የለም። ይሄ የመጨረሻው የኩፍር ጣራ ነው። أليس አይደለምን ይላል አላህ። أ استفهامية ليس negative ሁለቱ በአንድ ላይ ሲቀላቀሉ ምን ይሰጣሉ ነው ያልኳቸው? እስቲቅራርን ይሰጣሉ። እቅራር እቅራርን ይሰጣሉ ነው አለይሰ አይደለም ነ ነው ፊ ጀሀነመ ጀሀነም ውስጥ ነው አይደል መስወል ለካፊሪን የካህዲያኖች መኖሪያ መገለባበጫ ማለት ነው። እዛ ነው አይደል የሚገለባበጡት መኖሪያቸው እዛ ነው አይደል አይደለም ነ ነው ራሱ ተውኪድ አለበት አነጋገሩ። እንዴ ይሄ እኮ ምንም የሚያጠራጥር አይደለም። በጥያቄ ማምጣቱ የሚያጠራጥር እኮ አይደለም። አለይሰ ፊ ጀሀነመ መስወል ለካፊሪን የካፊሮች የካህዲያኖች መኖሪያ ጀሃነም አይደለም እንዴ? ይሄ ጥያቄው እስቲፋም ከጀርባ እውቀት ፈልጎ ሳይሆን አይደለም እንዲህ እኮ ግልጽ ነው እንደ ነው ተባሂር ከዚህ ላይ እስቲንባጥ ያደረግነው ምንን አወጣን እ ምን አገኘን ከዚህ መሐል ሻሂዳችን የምንፈልጋት መረጃ ማዕከል የታወቃልና ይፋ ሚመን ይፍተራ አለላሂ ከዚበን የትኛው ነው አው ከዘበ ቢልሐቅ ለማ ጃአሁ ለመረጃችን ለመንደርደሪያ ኩፍሩ ተክዚብ ላልነው መረጃ የሚሆኑ ሙሉ አያው ነው እንዴ እ መረጃ አወጣጥ ማወቅ አለበት እ ሚመን ይሰራ አለላህ ከዚበን ያለው ነው አው ከዘበ ቢልሐቅ ለማ ጃአሁ ያለው ነው አው ከዘበ ቢልሐቅ ያለው ነው ተክዚብ ማለት ካስተባበለ የበለጠ ኩፍረ ተክዚብ እኮ ነው በማስተባበል የሚመጣ ክህደት ብለን ነበር የጀመርነው ስለዚህ አው ከዘበ بالحق لما جاءه እውነታ ሲመጣው ካስተባበለ የበለጠ ማን ራሱን ይበደላል? ማንም የለም። ተገባን አይደል? ኩፍሩ ለከዚብ ቢባል ኖሮ ኩፍሩ ለከዚብ ኩፍሩ ተክዚብና ከዚብ ይለያል። ተክዚብ ማስተባበል ነው ያለው። ይሄ ቅጥፈት ነው፣ ውሸቱን ነው መሐመድ ማለት ነው። ተክዚብ ይባላል። ከዚብ ደግሞ አላህ እንደዛ አድርጓል፣ አላህ ወደ ቁርስ ዞራችሁ ስገዱ ብሏል። አላህ እንደዚህ ብሏል። ዝም ብሎ በአላህ አላህ ወልዷል። አላህ ዒሳ ወልዶታል። ይሄ ምንድን ነው? እፍትራ አላህ ከዚብ ነው። በአላህ ላይ ውሸት መጫን ነው። በከዚብም ይመጣል፣ በተክዚብም ይመጣል። አሁን የያዝነው የተክዚቡን ነው። አው ከዘበ ቢልሐቅ ለማ ጃአሁ አለይሰ አይደለም ምን ፊ ጀሃነም ጀሃነም ውስጥ አይደለም እንደ መተወለል ካፊሪን የካህዳኖች መኖሪያ ይላል። አንደኛ ይሄ ነው። ለተክዚብ ኩፍር አገኘ። ምክንያቱም በተክዚብ እንዴት ይተባበላል? ይሄ መጨረሻ ላይ አያዋ የደመደመው የሰጠው ድምዳሜ ኩፍረት አንድ ሙከذب ሰው እንደሚከፍር ይጠቁመናል። ምን ብሏል? አለይሰ ፊ ጀሀነም መስወን ሊልካፊሪን ብሎ ነው የዘግተው። አሃ እነዚህ ያለፉ በአላህ ላይ ውሸትን መጫንና ማስተባበል ክህደትን ያመጣል ማለትን ከዚሁ ከአያው እንረዳለን። ተግባባን አይደል? አንድ ያስተባበለ ሰው እንደሚከፍር ሰው አያው ላይ ነው የተናገረው። አለይሰ ፊ ጀሀነም መስወን ሊልካፊሪን ብሎ ነው ያመጣው። ስለዚህ ማስተባበል ውሸትን በአላህ ላይ መጫን ያከፍራል ማለት ነው። አልቅስሙ ሳኒ ክፍል ሁለት ታላቁ ክፍር ክፍል ሁለት ኩፍሩል ኢባ የእንዲተኝነት ክህደት በእንቢተኝነት የሚመጣ ኩፍር በእንቢተኝነት የሚመጣ ኩፍር ኢባ ወልስቲክባር በኩራት በኩራት የሚመጣ ኩፍር ማአስተፍሲቅ በልቡ በውስጡ ከማመኑ ጋር ውስጡ ያምናል፣ እርግጠኛ ነው። የሙሐመድን ሪሳላ ያውቃል፣ የአላህን የበላይነት ያውቃል፣ ጀነት ጀሃነምን ያውቃል። ውስጡ ተረድቶታል እውነታውን ግን ኢባ እንዲተኝነት ወለስቲክባር ኩራት ትዕቢት ትዕቢት ማለት ነው። እስቲክባር ኩራት ትዕቢት አረ ለምን ማለት ነው። በቃ ከኔ በላይ በዚህ የሚመጣ ኩፍር አለ። ኩፍር ልኢባ ወልእስትክባር በኩራትና በእንቢተኝነት የሚመጣ ኩፍር አለ። ማአስተስቅ እውነተኛ እርግጠኛ ከመሆኑ ጋር አንድ ሪሳላውን ትክክል እርግጠኛ ከመሆኑ ጋር እውነታ መሆኑን ማለት ነው። ተጓልተናል ወደሊሉ ለዚህ ማስረጃ ደግሞ ቀውሉሁ ተዓላ ይህ አላህ ቃል ነው። ወኢዝ ቁልና ያለውን አውሳላቸው ንገራቸው፣ ሊልመላኢከቲ ለመላኢካዎች ያልነውን ንገራቸው፣ ፈዝኩር ለሁም አስታውሳቸው፣ አውሳላቸው መሐመድ ንገራቸው፣ ታሪኩን ዘርዝርላቸው። ወኢዝ ቁልና ያልነውን ሊልመላኢከቲ ለመላኢካዎች ያልናቸው ምን اسجدوا ስጁድ አድርጉለት ለአደም ለዚህ ለፈጠርነው ለአደም ስጁድ አድርጉ ብለን ያዘዝነውን ትእዛዝ ተርክላቸው ንገራቸው መሐመድ እያላቸው ነው ነብዩ አለይሂ ሰላቱ ወሰለም ኢዝ ያለችው ለማመባ ነው واذكر ነው ማለት ተፍሲሩ አውሳላቸው ንገራቸው ዘርዝር ታሪኩን ንገራቸው قلنا ያልነው ለመላእክቲ ለመላእክት ነው ምን ነበር ያለው اسجدوا ከዚህ ጀምሮ ነው اسجدوا ስጁድ አድርጓል ናቸው ለአደም ለአደም ስጁድ አድርጓል ናቸው فسجدوا كلهم ሁሉም ስጁድ አደረጉ ፈሰጀዱ አይል መላእከቱ ኩሉሁም መላእካዎች ሁሉም ስጁድ አደረጉ إلا إبليس ኢብሊስ ሲቀር أبى እምቢ አለ واستكبر ኮራ ኮራ በትዕቢት ተወጠረ وكان ሆነ من الكافرين ከካሃዲያኖች ተመደበ በዚህ ስራው ማለት ነው አተጓባን وإذ قلنا ያለውን አውሳላቸው ንገራቸው ለልመላእከቲ ለመላእካዎች ያልናቸው اسجدوا ስጁድ አድርጉ ስንላቸው ለአደም ለአደም ስጁድ አድርጉለት ስንላቸው ፈሰገዱ ሁሉም ስጁድ አደረጉ إلا إبليس ኢብሊስ ሲቀር هذا استثناء منقطع ይሉታል። استثناء exceptional ኡ መላኢክና ኢብሊስ መላኢካ ውስጥ ገብቷል የሚል ነገር ውስጣችን እንዳይመጣ ለመላኢካዎች ያልነውን ወሸይጣን ለሸይጣን ያልነውን ነገር ስጁድ አድርጉ ስንላቸው መለኮች አድርገው እሱ ቀረ። ይኸው አነጋገሩ ምን እንደሚያስታውቃለህ? ሸይጣንን ከጂን ከእንትን ውስጥ ከመላኢካ ውስጥ ያስገብታል። ለመላኢኮች ያልናቸውን አውሳላቸው። ስጁድ አድርጉ ለአደም ስንል ሁሉም ስጁድ አደረጉ፣ ኢብሊስ ሲቀር ኢብሊስ እንደ በኤክሰፕሽናል ያወጣው ከየት ነው ከመላእክታ ውስጥ ነው ስለዚህ መላእክታ ነበረ ከመላእክታ ተባሮ ነው ከሰማያት ሰማያት አብዱራህማን ይባል ነበር ይባላል አይደል አዳ መንዙማ ነው እሺ ሐዲስ አይደለም መንዙማ ነው መሰረት የለውም ወላሂ ሐሰን አልበስሪ ጠርፈተ አይን እንደ የአይን እርግብግቢት ያክል እንኳን መላእክታ ሆኖ አያውቅም لأن الملائكة لا يعصون الله يفعلون ما أمرهم አላህ ያዘዛቸውን ይሰራሉ አይወነጅሉም አንድ ቀን ቅንጣት ታክል አይወነጅሉም አላህ አይወነጅሉትም هذا من ذرية الجن የጅን ነው መልዑን ነው የተረገመ ነው ግን አቢድ ነበረ አቢድ ነው አቢድ ነበረ ያው አላህ አባረረው ምን አይነት አለ መሰላችሁ እስቲስና ሙንቀጢዕ የሚባለው ኤክሰፕሽናሉ ከኋላ ኤክሰፕሽናል ከሚወጣለት ውስጥ አይደለም የሚወጣው እስቲስና ሙንቀጢዕና ሙተሲል አላቸው ነህዬ ለምሳሌ ደኸለ القوم ኢላ ሒማር ብትል ሰዎች ሰዎች ሰዎች መስጂድ ገቡ፣ አህያው ሲቀርብ ስለ አህያው መጀመሪያ የነሱ group አይደለም። ተግባባን አይደል? ይህ ሲስናሙ ቀጥ ነው የሚባለው። መጀመሪያ مستثنى منه ከሆነው ላይ የምታወጣው ሳይሆን ድንገት ዝም ብለህ ማያያዝ ያስተናገርከው ቃል ሲስናሙ ቀጥ ይባላል። ጃል ቀውሙ ኢለ ልሒማሩ አልክ። ሰዎቹ መጡ አህያው ሲቀር ብትል አህያና ሰው አንድ አይነት ባህሪ ያለው በ exceptional ወጥቷልና ከነሱ አባል ውስጥ አንድ ነበር ብለህ ልታስኬደው አትችልም። ከሰማያት ሰማያት ሰባተኛው ሰማይ አብዱራህማን ነበር፣ ታችኛው ملعون ነው። ይሄ የለም መንዙማ ላይ ነው። ትክክል አይደለም፣ መሰረትም የለውም። ተጋብተን ከሆነ መሰረት የለውም፣ መሰረት የለውም። ወሚን ዙርየት ለምን እንዴ መላእክቶች ከምንድን ነው ኸለቀሁሙላህ ሚን ኑር እነሱ የተፈጠሩት ከምንድን ነው ከኑር ነው ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን አለው እሱን ከጭቃ ስትፈጥር እኔን ከእሳት ፈጠርከኝ አለ። እሱ ከእሳት መላኢካ ከ نور። ምን አገናኘ? እነሱ ከ نور እሱ ከ نار። نار ና نور አንድ አይደለም። ተግባባን አይደል? አይገናኙም። አንድ ዘር አይደሉም። ግልጽ ነው። إلا ን አያይዘው ከኋላ ጋር እንዳይመጡባቸው اسجدوا ስጁድ አድርጉ ለአደም ለአደም ስጁድ አድርጉለት ሲላቸው فسجدوا። ሁሉም ሁሉም ስጁድ አደረጉ إلا إبليس ኢብሊስ ሲቀር أبى እንቢ አለ إباء ኩፍረን إباء ያለው أبى ካሉ ላይ እየተያዘ ነው أبى ያለው verb ነው past verb ነው أبى እንቢ አለ واستكبر ኮራ ኮራ በትዕቢት ተወጠረ كفر الإباء والاستكبار ያለ የወጣው ህዝብ ላይ ነው وكان ሆነ ከምን ሆነ من الكافرين ከካህዳኖች ተመደበ ማን ሸይጣን ለምን لانه ابى واستكبر እንዲህ ያለ የጌታን ትእዛዝ የጌታን ትእዛዝ የካደ ሁሉ እንዲህ ያለ ሁሉ ወደ ክፍረት ዓለም ነው የሚገባው ማለት ነው هذا الله من مثل هذا በኢባ እንድንል ይኖራል አላደርግም እንዲህ ይሄን ወደ እንስሳነት የሚቀየሩ አሉ፣ ወደ ምን የሚቀየሩ አሉ፣ ቁርአንን የሚወረውሩ ምን የሚሉ ይሄው ኋላ ቀርነት ነው። አምስተኛ መዝሀብ ነው። ምንድን ነው ቀውጢ? በጣም በጣም የተለያየ ነገር እስላም ወደ ኋላ ያስቀረን ነው። የሰው ልጅ ወደ ኋላ ያስቀረን ነገር ቢኖር ሐዲስ ነው፣ ቁርአን መከተል፣ ይሄ ሱና ሱና የምትሉት ነው። ሱሪና ሳጠብ ማሳደግ ነው ወደ ኋላ ያስቀረን። ሱብሃንአላህ ይሄን ይህን ምን ሁሉ አዳ ሲክባ በጣም አደጋ አለበት በጣም አንዳንድ ሰው ሲናገር የማያውቀውም ድንገት በንዴት ራሱ የሆነ የሚፈነቅለው ነገር አለ። ውስጡ ያለውን የሚፈጠው ግልጽ ነው። ሸይጣን ከነማን ተመደበ? ሚነል ካፊሪን ተመደበ። በምን ምክንያት? بسبب الاستكبار والآبا والتكبر بسبب الاباء والاستكبار ማለት ነው። በእንቢተኝነቱና በኩራቱ ምክንያት ኩራትና ትዕቢተኝነት እዚህ ደረጃ ደርሳል። ወደ ኩፍር ደረጃ መጣል ማለት ነው። ክፍል ሶስት ኩፍሩ ሸክ በጥርጣሬ የሚመጣ ኩፍር ደግሞ አለ። ኩፍሩ ሸክ በጥርጣሬ የሚመጣ ኩፍር አለ። ሶስተኛው አይነት ይሄ ነው። የመጀመሪያው የመጀመሪያው ማስተባበል፣ ሁለተኛው ኢባእና ኢስቲክባር፣ ሶስተኛው كفر الشك። እያንዳንዷ exam ላይ አመጣታለሁ ኢንሻአላህ እጠይቃቸዋለሁ። ይሄ ምንድን ይሄ ምንድን ቁጭ ብለህ እዚሁ ነው የምፈትናቸው ኢንሻአላህ። በጥንቃቄ ተከታተሉ። የዛን ጊዜ ልጆች ባለፈው ፈተና ላይ ተሳተፉ። በጣም ኃይለኛ ኃይለኛ ልጆች አሉ። ሴቶቹ ናቸው አይደል የበለጠ እሱ አይ ወንድ <laughs> አይ ወንድ ነገር ስሙ ነው የተለያየው። በቃ ወንድ ሴት ብንለው በስምምነት ይሆናል። አልቂስሙ ሳሊስ ኩፍሩ ሸክ በሸክ የሚመጣ አይ ጎበዝ ናቸው አውቄ ነው ክፍሩ ሸኪ በሸክ በጥርጣሬ የሚመጣ ኩፍር ወሆ ክፍሩ ዘኒ በ ظن የሚመጣ ነው። ያው ጥርጣሬ ማለት ነው። الظن والشك አንድ አይነት ናቸው፣ ተቀራራቢ ናቸው በሎጋቸው። ዑለማዎች ፉቀሃዎች ዘንድ ግን ይለያያሉ። شك ማለት مستوى الطرفين ሆነ ነው። 50 percent ያለ ጥርጣሬ ነው። ያ የሚመጣው መሐመድ ነው አህመድ ነው። ሁለቱንም 50 50 percent ከሆነ ጥርጣሬ ምን ይባላል? ሸክ ይባላል። ظن ማለት 75 percent አካባቢ ከግማሽ በላይ ያለው ጥርጣሬ አአ ይሄ ነገር አህመድ ነው። ለምን ቁመቱ ረዘም አለ ቀጠና አለብኝ እያልክ ከሆነ more ወደ አህመድ ካደላ ይሄ ምን ይባላል? ظن ይባላል። ظن ይባላል። የ ظن ተቃራኒ ደግሞ ለአህመድ ያለ ጥርጣሬ ጎላ ያለ ነው። ይሄ ظن ነው። ጥርጣሬ መሐመድ ነው የምትለው ደግሞ وهم ትባላለች። ይባላል ቅዠት እንደማለት ነው። وهم شك ظن እነዚህን የመሳሰሉ ተባባ እዚህ ቦታ ላይ ግን ሉጋውን አንድ አድርጋችሁ ተርጉሙ፣ ችግር የለም። አሸኩ ወዘን ጥርጣሬ በሉት ዝም ብላችሁ 50% 30% ኩፍር ኩፍር ሸኪ በሸክ የሚመጣ በጥርጣሬ የሚመጣ ኩፍር ወሆ ኩፍር ዘን ጥርጣሬ ማለት ነው። ያው ነው። ወደሊሉ መረጃው ቀውሉሁ ተዓላ ብዙ ጊዜ ለምሳሌ ዒልም ዘን ነው። ዒልም ዘን እኮ ነው ብዙ ጊዜ እንትን የምንለው ከአቂዳ ከነዚህ ውጭ ያለ የሴቴ ዒልም ዘን ይሄ ይቻላል፣ ይሄንኛው ይቺ እንትና ይሄ አይበቃም ሴት ልጅ መንካትህ ውዱ ያስፈታል አያስፈታል ያስፈታል አያስፈታል ውዱ ያስፈታል። ለምን ከዚህ ከዛ አንጻር እኔ እንደሚመስለኝ እንደዚህ ነው። ዘን ነው የሚይዙት ሐቂቀተን ፍንትው ያለ ግልጽ የሆነ ነገር አይደለም ሲያመጡ ፉቃዎች የሚያመጡት ዒልመ ዞን ነው አብዛኛው የፊቅህ ኪታብ ዘን ነው ጥርጣሬ አመዛኝ የሆነውን ነው ፈትዋ የሚሰጡት አመዛኝ የሆነው ሀዛ አቅረብ ይለል ሐቅ ሐቅ ነው ሳይሆን ወደ ሐቅ ቀረብ ይላል የሚል ነው የሚሰጡት ዒልመ ዘን ይባላል በዒልመ ዘን ደግሞ ይሰራል ታይደል አቂዳ ከሆነ ተግባባ ظن ምክንያቱም more በጣም ጎላ ያለው ነው፣ ወደ እውነታ ቀረብ ያለ ነው። ظن شك ከሆነ ግን አደጋ ነው። وهو كفر الظن ነው፣ በዞን የሚመጣ ነው። ወደሊሉ ቀውሉ ተዓላ በዞን ወይንም በ شك የሚመጣ በጥርጣሬ የሚመጣ ኩፍር ማስረጃው ይህ ነው። ودخل ገባ جنته አታክልቱ ውስጥ ገባ። ባለሀብቱ ባለሀብት ነው፣ ተመችቶታል፣ ደልቶታል፣ ጸጋ ተትረፍርፎለታል፣ መጥቷል። በዚህም ውስጡ ማሏ ተበልቷል። በዱንያ ምን አለ ወደ ከለ ጀነተሁ ሁለት ሰዎች ናቸው። አንዱ ደሃ፣ አንዱ ባለሀብት ሀብት ባለ ታክስ ነው። ሁለቱ ናቸው محاورة የሚያደርጉት ውይይት ስሟቸው ምን እንዳሉ አላህ ራሱ የእነሱን direct speech ቁጭ አድርጎልናል። ወደ ከለ ገባ ይላል አላህ ጀነተሁ አታክልት ውስጥ ገባና ሰውየው ወሆ ይህ ሰው ዛሊሙን ሊነፍሲህ ራሱን የበደለ ሲሆን ወደ ኩፍር ዓለም የገባ ነው። ዛሊሙን ሊነፍሲህ ራሱን የበደለ ሲሆን በወንጀል ገባ። እምኑ አታክልቱ ቃል እንዲህ አለ። ጓደኛው እየሰማው ነው፣ ድሃው ማለት ነው። አታክልት ውስጥ ገባና እንዲህ አለ። ማአظኑ አልጠራጠርም ማለት ما negative ናት እዚህ ቦታ ማአظኑ እኔም አላስበውም አልጠራጠርም። أن تبيد ትጠፋለች ብዬ ሀዚህ ይቺ አታክልት أبدا ዝንተ ዓለም ትጠፋለች ብዬ አላስብም። እኔማ እኮ ባለ ሀብት ነኝ። ይሄን ምን ያጠፋዋል ብለህ ታስባለህ? ምንም አይሆንም አለ። ምንም አይነካኝም። የሰው ልጅ እንደዚህ ሲጠግብ ሲጠግብ እማን ጋር ጦርነት እንደሚከፍትም አያውቀው። ወደ ከለ ጀነተሁ አታክልት ውስጥ ገባ። ወሆ ይህ ሰው ዛሊሙን ሊነፍሲህ ራሱን የበደለ ሲሆን ወንጀለኛ ሲሆን ቃል እንዲህ አለ ማአظኑ አላስብም አልጠራጠርም አንተ ዲደ ትጠፋለች ብዬ ሀዚህ ይህቺ አታክልት አበዳ ዝም ተአለም ትጠፋለች ብዬ አላስብም አልጠራጠርም ማለት ባለጸጋ ነኝ፣ ጸጋህን ጨርስ ነው። ወማ አظن አልጠራጠርም አላሁን አሁንም አልጠራጠርም አን ወማ አظن ሰዓተ ቂያማንም አልጠራጠርም ቃኢማ ትቆማለች ብዬ ቂያማ የሚባል ነገር የለም እባክህ ዝም በላችሁ ቅዠት አታውሩብኝ ወማ አظن ሰዓተ ቃኢማ ቂያማ ትቆማለች ብዬ አላስብም አልጠራጠርም ማለት እናንተን የዋሃድ እንደሁም እያሉ ነው አላማ ወለኢን ሩድቱ እንደው ይሁንና ወለኢን ሩድቱ በመለሳል ቂያማ ቁሞ ወደ ጌታዬ ፊት በሄድ ወለኢን ሩድቱ ኢላ ረቢ ወደ ጌታዬ ብመለስ ለአጅደነ አገኛለሁ አለው ጓደኛው ኸይረን የተሻለ ሚንሃ ከዚህ ሲያካከል ሙንቀለባ መመለሻ ጥሩ ፍጻሜ ያገኛለሁ። እዛ የጀመርከውን ጸጋ ጨርሰው ነው የሚባለው። መምጣት እድል አይደለም። ይሄን አለው። ገብታችሁ አልገባችሁ ማለት አልገባችሁ ገብቷችኋል። እደግመዋለሁ ወደኸለ ገባ ጀነተሁ አታክልቱ ውስጥ ገባ። ሁለት ሰዎች ናቸው ብያቸዋለሁ። ይሄ አንዱ ባለሀብት ነው አታክልት አለ። ይሄንኛው አታክልት የለውም ሙእሚን ነው አማንያ ነው። ያንኛው አማንያን ይሄንኛው አማን ሁለቱም ሐውራ እያደረጉ ነው። ያንኛው ትዕቢት ይዞታል ተወጥሯል። በምን ተወጥሯል? ዱንያ በልተዋለች። ዱንያ በቁጥጥሯ ስራ አስገብተዋለች። በቃ አላህ ሰጥቶኛል ስለወደደኝ ነው ብሎ ነው ተማምኗል በራሱ ይችን ሐሳብ ገለጸ። ምን አለ? ወደኸለ ጀነተሁ አታክልት ውስጥ ገባ። ወሆ ይህ ሰው ዛሊሙን ሊነፍሲ ራሱን የበደለ ሲሆን ራሱን የበደለ ሲሆን ማለት ምንድን ነው? ባህሪው ራሱን የበደለ ሲሆን ወንጀለኛ ሆኖ ማለት ነው። ወንጀለኛ ሲሆን ገባ፣ ወንጀለኛ ሲሆን ገባ። ሀል ነው ሀለ ከውኒህ ጸባዩ እንደዚህ ያለ ሲሆን ማለት ነው። ባህሪው ወንጀለኛ ነው። ያ ማለት ምን ማለት ነው? በዱንያ ተሸንፏል፣ ወንጀለኛ ነው። ተውሂድም ትክክል አይደለም፣ የተበለሻሸ ነው፣ ቂያማን ይጠራጠራል፣ ዝንታ ዓለም ይሳተጠፋብኝም ብሎ ያስባል። በቃ በዱንያ ተበልቷል። ወይ ዛሊሙ ሊነፍስ ይባላል። እንደዚህ አይነት ራሱን የበደለ ሰው ማለት ነው። ወደ ኸለ ጀነተሁ አታክልቱ ውስጥ ገባ። ወሆ ይህ ሰው ዛሊሙ ሊነፍስ ራሱን የበደለ ሲሆን ቃል እንደ አለ ጀና ውስጥ ገባና ጀና ምን ማለት ነው? ጀና አታክልት ማለት ነው። እዛ ያችን እኮ ጀነት የተባለችው አታክልት ስለሚበዛባት ነው። በጣም አው መክፍየትም ይላሉ ወደ ኸለ ጀነተሁ አታክልት ውስጥ ገባ። ወሆ ይህ ሰው ዛሊሙን ለነፍሲ ራሱን የበደለ ሲሆን በኩራት በፊት ራሱን የበደለ ሲሆን ቃል እንዲህ አለው ለጓደኛው ማአዘኑ አልጠራጠርም ማለት ማነጌቲቭ ናት ብያችኋለሁ። ማአዘኑ አላስብም አልጠራጠርም አንተ ዲደ አንተፍና ትጠፋለች ብዬ أن تبيد أن تفنى ማለት ነው በሌላ አረብያ ትጠፋለች ብዬ አላስብም አልጠራጠርም هذه هذه الجنة ይቺ አታክልት أبدا ዝንተ ዓለም ትጠፋለች ብዬ አልጠራጠርም፣ ትኖራለች ከትውልድ ትውልድ ያለ ግልጽ ነው አይደል? እስከዚህ ግልጽ ነው። وما أظن አሁንማ ነጌቶች ናት። وما أظن አልጠራጠርም፣ አሳዓተ ቅያማን ያችን ጊዜ ሰዓትን አልጠራጠርም። አሳዓ ከሆነ የቅያማ ስም ነው። ساعة normal ነው፣ ساعة ማለት አሳዓ ብለህ ግን አልካ ደፊኒት አርቲክል ከጨመርክባት አሳዓቱል ማዕሩፋ ሂወል ቅያማ ቅያማ ነው የምትሆነው ወማ አظن الساعة ማለት ይህ ሰዓት የምትይዘው የምትቆጥረው ማለት አይደለም። አሳዓ ከተባለ አል ካለበት አል ዘማንና ማን እንዳለው ዘማን ስትል እዛ ከተጨመረበት ደፊኒት አርቲክል ምን ይሆናል? ያ ሰውዬ ነው የሚሆነው። እኔ እናንተ የምናውቀው ታዋቂ ሰው ይሆናል። አሳዓ ከተባለ ያቺ ታዋቂዋ ሰዓት ማለት ነው። ማናት እሷ? ቅያማ ወማ አظن አላጠራጠርም። አሳዓተ ቅያማን ቃኢመተን ትቆማለች ብዬ አልጠራጠርም ማለት ቂያማ ትቆማለች ብዬ አላስብም። እንደዚህ አይነት ጭንቀት የለም። ከቂያማ በኋላ እንተሳሰባለን አላህ ይተሳሰባችኋል የምትሉን ነገር እኔ አልቀበለውም፣ ይሄን አልስማማበትም ማለት ወማ አዝኑ ሰዓተ ቃኢማ ቂያማ ትቆማለች ብዬ አልጠራጠርም ማለት يا الله። እሻል ولئن رددت ብመለስ እንኳ ቂያማ ቁሞ ተመልከቱ፣ አሁንም ትቢ መጀመሪያ አትጠፋም፣ ቂያማም አትቆም። እንደው ብትቆም እንኳ ማለት ነው። ولئن رددت ብመለስ አለ ይሄ ባለ ሀብት ነው ባለ አታክልቱ ولئن ብመለስ إلى ربي ወደ ጌታዬ ብመለስ ማለት ሞት እሱ ፊት ብቀርብ ማለት ነው። ولئن رددت إلى ربي ወደ ጌታዬ ብመለስ ሞቼ ቅያማ የምትሉት ቆሞ እሱ ፊት ብቆም ለአጅደን አገኛለሁ ምንጣጣለሁ خيرا የተሻለ ሚንሃ ከዚች አታክልት ማለት ነው ሙንቀለባ ጥሩ መመለሻ ጥሩ አቀባበል አለኝ አለ ሙንቀለባ ጥሩ መግቢያ አለኝ እዛም ጣጣ የለም ምንድን ነው ይሄ ቅዠት አለም እዚህ ሲሰጠው የወደደው መስሎት እኮ ነው አንዳንድ ሰዎች ጸጋ ሲለቀቅላቸው የአላህ አንዱን ድሃ ምስኪን ይመለከቱና የነሱን ሀብት መትረፍረፍ ያዩና ያን ሰው ይንቁታል፣ አይቀበሉትም። ሰዎች የተፈተኑት በዚህ ነው። ሙርሰሎች ሲመጡ ምስኪኖች ናቸው። ምን እረኞች ነበሩ። ሪሳላ ይዘው የመጡ የአላህ መላክተኞች ማሚን ነብይን ኢላ ወቀደራ አልገነመ ብለዋል ነብዩ አለይሂ ሰላቱ ወሰለም። አንድ ነብይ አልመጣም ፍየል ጠባቂ ቢሆን እንጂ እነ ሙሳም ጠብቀዋል፣ እነ ዒሳም እነ መሐመድም አለይሂ ሰላቱ ወሰለም ጠብቀዋል። እነሱ ጋር ተከታዮቹ ደግሞ ለፈተና ድሆች ናቸው። ሚስኪኖች፣ ባሮች፣ ድሆች፣ ንብረት የሌላቸው ተጽዕኖ ያሳላቸው እንደዚህ አይነት ሰዎች ነበሩ። ለዚህ ነው እነሱን እያየ ሀብታምኛ ጋር ነው ይጠማል። ፈተና ነው ደግሞ አላህ የሚሰጠው ሀብት ወማ አظن الساعة قائمة ولئن ብመለስ إلى ربي ወደ ጌታዬ ሞት ብመለስ ለአዚደን አገኛለሁ ወላሂ አገኛለሁ ማለት ነው። ላሟ ላመል መወጥያ ብሏታል ነብዩ ኸይረን የተሻለ ሚንሃ ሙንቀለባ ጥሩ መመለሻ አገኛለሁ ምን ጣጣ አለው አለ ቃል አለ ሳሂቡሁ ጓደኛው እንዳለው ምስኪኑ ድሃው ወሆ እሱ ዩሐዊሩሁ እያወያየው ነው እያወያየው እየተመካከሩ ነው ሙሐወራ ይባላል ያ የተወሰነ ይሰጣል አረፍተ ነገር ይሄ የተወሰነ መልስ ይሰጣል ሙሐወራ ይባላል እንደዚህ አይነት ውይይት ማለት ነው እየተወያዩ ነው ወቃል ቃለ አለ ለሁ ለዚህ ለባላካፍቱ አለው ሳሂብሁ ጓደኛው እንዲህ አለው ምን አለው ወሆ ይህ ጓደኛው ዩሐዊሩሁ እየተወያየው ስለነበር እንዲህ አለው አከፈሩተ ቢለዚ እችን ጥያቄ ያቀረበለት ወማ አظن الساعة قائمة يا الله ولئن رجعت إلى ربي لأجدن خيرا منقل منها منقلبا ከዚች ላይ ምን ያዘ እንደ ካድ አወቀ አከፈርተ ካድከን ቢለዚ በዛ ጌታ ካድከው خلقك የፈጠረህን من تراب ካፈር የፈጠረህን ጌታህን ካድከው አለው። ከአፈር አባቱ አደም ከአፈር ነው የተፈጠሩትና ነው። አሁን ከአፈር አይደለም የመጣ ምን ንጥፋ ነው ከንጥፋ ነው የመጣ ወላኪን አስሎ ነፍራ ቅንታችን አፈር ነው። أكفرت ካድከን بالذي ያንን ጌታህን ካድከው خلقك من تراب ከአፈር የፈጠረህን ጌታ ካድከው ثم من نطفة ከዛ ከስፐርም የፈጠረህን ጌታ ካድከው አባትህን ካፈር አባትህን አደምን ካፈር ፈጥሮ አንተን ከኑጥፋ የፈጠረህን ጌታ ጨክነህ ካድከው አለው ثم ሰዋከ ያስተካከለህን ረጁላ ወንድ አድርጎ የፈጠረህን በሁለት እግር ሙሉ አካል ስንት አለ ምንም አይን የሌለው መናገር የማይችል መንቀሳቀስ የማይችል ስንት አለ ሰዋከ ረጁላ ወንድ አድርጎ አስተካክሎ የፈጠረህን ሀያል ጌታ ካድከው አለው ጥያቄ ነው ላኪን ላኪኒ ማለት ነው። ነገር ግን እኔ ሁወላሁ ረቢ የኔ ጌታ አላህ ነው። ወላ ኡሽሪኩ ቢረቢ በጌታዬ አላጋራም። አሐዳ አንድንም አላጋራም። ፍጹም እሱን ብቻ መልከዋለሁ። ወደ እሱ እንደምመለስ አውቃለሁ። ዛሬ ላይ ተጠነቀቃለሁ አለ። አልክድም ተባባን ከዚህ ላይ እስትንባጡ መሐል መሐል ሻሂዳችን የቷ ናት? የት ይመስላችኋል? የኩፍር ቦታ የቱ ነው? ኩፍረ ዘመናል የጥርጣሬ ክህደት ነው አይደል የጥርጣሬ ክህደት ያለው አያው ቀራችሁ። የቷ ቦታ ላይ ነው ደሊላችሁ? ቆይ እዛ ጠይቄያለሁ። ከኔ ጋር ነህ? እሺ መልስልኝ። ደሊላችን ከየት ቦታ ነው ያወጣነው? ኩፍረ ዘን ነው ያልነው። ኩፍረ ዘን የቷ ላይ ነው ያለችው? አያው ሙሉውን እኮ አይደለም እንትን የሚሆነው። እሺ ወማ አظኑ ሰዓተ ቃኢመተን ይችናል ወማ አظኑ ሰዓተ ቃኢማ ቂያማ ትቆማለች ብዬ አልጠራጠርም ያለው ይሄ ዞን ምን አይነት ዞን ነው? ኩፍረ ዞን ነው። የጥርጣሬ ክፍረት ነው። አሀ ዞን ያከፍራል እንደ አዎ ዞን ለማክፈሩ ደግሞ እዛው አያ ላይ ደሊል አለ። ይህን የሚነግረው ዞን ማክፈር አለማክፈሩንም ደሊል አልነበረም። እዛው አያው ላይ ራሱ ዞን ጥርጣሬ እንደሚያከፍር እዛው ተነግሮናል። ምን ያለው አከፈርተ ብሎ ነው የመለሰለት። አከፈርተ አለው። አሃ ዞን ቂያመ ሰዓ መጠራጠር ያከፍራል ማለትን ከዛው ከአያው ላይ ትረዳዋል። ያከፍራል ማለት ነው። ودخل جنته አታክልት ውስጥ ገባ። ተከታታይ ሃይላይቱን ነካላችኋለሁ። ودخل جنته አታክልት ውስጥ ገባ። وهو ይህ ሰው ظالم لنفسه ራሱን የበደለ ሲሆን قال አለ ማአظن አልጠራጠርም አንተ ዲደ ትጠፋለች ብዬ አንተ ዲደ ትጠፋለች ብዬ هذه አታክልት أبدا ዝንተ አለም ወማ አሁንም አልጠራጠርም አስተዓ ቂያማን قائمة ትቆማለች ብዬ አልጠራጠርም ولئن رددت ብመለስ ኢላ ረቢ ወደ ጌታ ለአጅደነ ወላሂ አገኛለሁ ኸይረን የተሻለ ሚንሃ ከዚቻ ታክል ሙንቀለባ ጥሩ መመለስ አገኛለሁ ቃለ ለሁ አለው ለሱ ሳሂብሁ ጓደኛው አለው አብሮት የነበረው ወሆ ይህ ጓደኛው ይሐዊሩሁ እየተወያየው ነበርና እንዲህ አለው አከፈርተ ካድከነ ይለዲ በዛ ጌታ ካድከው ኸለቀከ የፈጠረህን ሚን ቱራብ አባትህን ካፈር ثم من نطفة ከዛ አንተን ከኑጥፋ ከስፐርም የፈጠረህን ጌታ ካድከው ثم ሰዋከ ያስተካከለህን ረጁላ ወንድ አድርጎ አቋም የሰጠህን ጌታ ካድከውን አለው ላኪነሁ ወላሁ ረቢ ነገር ግን የኔ ጌታዬ አላህ ነው ወላ ኡሽሪኩ አላጋራም ቢረቢ አሐዳ በጌታዬ ማንንም አላጋራም እንደምመለስ አውቀዋለሁ ኡሚኑ ቢአነ ሰዓ ተጓባን ይሄ ኩፍረ ظن ይባላል ወማ አظن ሰዓተ ቃኢማ ያለው እንደሚያከፈር እዛው ምን ብሎታል አከፈር ተብለደ خلقت ብሎታል ከማን ላይ ያደረገው ወማ አظن ሰዓተ ያለችን ስለተናገረ ነው ይችን ያለው አከፈር ተብለደ ካድከነ ያለው ስህተትን ያመጣል ማለት ነው ይችን ውይይት አላህን ወዷታል ብዙ አይነት ውይይቶች ዓለም ላይ ተካሂደዋል ይካሄዳሉ ከዱሮም ጀምሮ የሁለቱም ሰዎች ውይይት ግን አመጣው ለምን ይሄ ተውሂድ አለበት ይሄ ተውሂድ አለበት ስንት እንጨቃጨቃለ ደህና ሀብታም ስንት አለ የነዚህ ሁለት ሰዎች ግን ለየት ያለ ጎላ ያለ ተውሂድን የሚያስተምር ነው። ቂያማ ቀን እንገናኛለን ሲለው እኔ አንተ ባለህበት አካባቢ አልነሳም። ይሄ እንደዚህ አይነት ቀልድ አይቀለድም። እሺ ጋጠወጥ ቀልድ ነው። እንደዚህ አይነት አያስቅም። ታስቆኛላችሁ። አይ ማለት ቀልዶች ላይ ጥንቃቄ እድል ላይ የሚደረጉ ሲዛዎች ላይ በጣም አደጋ ነው። ያንዳንድ ያደልጠናል፣ አናውቀውም። አልቂስ ሙራቢ ክፍል አራት አራተኛው ክፍል ኩፍሩ ኢዕራብ በማፈንገጥ የሚመጣ ኩፍር ወደሊሉ ቀውሉሁ ተዓላ ለዚህ ማስረጃው ደግሞ ይህ አላህ ቃል ነው። ወለዚነ ከፈሩ እነዛ የካዱቱ አማ ኡንዚሩ ከተጠነቀቁት ነገር ሙዕሪዱን ያገላሉ፣ ጀርባ ይሰጣሉ ይለናል። ወአመ الذين كفروا والذين كفروا እነዛ የካዱቱ በኢዕራብ በእንቢተኝነት ጀርባ በመስጠት በማፈንገጥ የሚመጣ ክህደት ነው። ይሄ ደግሞ በማፈንገጥ የሚመጣ ክህደት ነው። ወለዚነ ከፈሩ የካዱቱ ብሎ ነው የጀመራቸው ባህሪያቸውን ሲናገር ራሱ ሙዕሪድነት ክፍረት መሆኑን ቀድሞ ነው ባህሪ የሰጠው። ወለዚነ ከፈሩ የካፈሩ ሰዎች ባህሪ ስለሆነ ወለዚነ ከፈሩ እነዛ የካዱ ሰዎች ይላል አላህ አማ ኡንዚሩ ከሚያስጠነቅቋቸውና ከሚደርሳቸው ማስጠንቀቂያ ሙዕሪዶን ጀርባ ሰጥተው ይሄዳሉ። መስሚያ የላቸውም፣ አያዳምጡም። ኧረ ይሄ ነገር ሐራም ነው መስሚያ የለው። ኧረ ይሄ ነገር ዋጅብ ነው እባክህ የለም። በቃ የከሃዲ ባህሪ ነው። እንደዛ መሆን የለብንም። ሙዕሪድ መሆን የለብንም። አልቀበልም። እኔ በወጣትነቴ መስጂድ ተወጥሬ በወጣትነቴ ሂጃብ ውስጥ ገብቼ በወጣትነቴ ኒቃብ ለብሼ አይባልም። هذا حق هذا حق جاء به محمد صلى الله عليه وسلم فلنتبع كل من يريد الجنة فليفعل هذا የግድ ነው በቃ እንዴ ጀና እኮ ቀላል ነገር እኮ አይደለችም አይደል እንዴ ውድ ሸቀጥ እኮ ናት አላ ኢነ ሲልዓት አላህ ልጋሊያ የአላህ ሸቀጥ በጣም ውድ ናት ነው ያሉት ነቢዩ ዓለይሂ ሰላቱ ወሰላም። አላ ወህል ጀና እሷም ጀነት ናት። ውድን ሸቀጥ ለማግኘት ውድ ወጣትነትህን መስጠት አለብህ። ውድ ጊዜህን መስጠት አለብህ። ውድ ማንነትህን ማስረከብ አለብህ። ውድ አንገታቸውን የሰጡት ሰሃቢዎች እዛ ነው። ለዚህም ብሎ እኮ በነፃ ምግቡ አይባልም። ወኒዕመ አጅሩን አሚሊን ነው የተባለው። ጠንቀቅ ማለት አለበት። ወአሪፍ ወለዚነ እነዚያ ከፈሩ የካዱቱ አማ ኡንዚሩ አደራ ተጠንቀቁ ከተባሉት ነገር ሙዕሪዱን ጀርባቸውን ይሰጣሉ፣ ያፈነግጣሉ፣ አይሰሙም፣ ይፈጽሙታል። ሄዶ ኧረ ይሄ ሐራም ነው ዝም ብሎ ነው የሚሰራ። ይህ ሙዕሪድነት ግን ሲሰራ ወንጀልነቱን ወንጀል ነው ብሎ የሚሰራ ከሆነ ይህ ሌላ ጥያቄ ነው። ሐራም ሰጥቷል። አልቀበልም እኔ በወጣትነት ኧረ እንደዚህ አይነት ነገር ብሎ ነገር የለም። ይሄ ለምን ተፈጠረ? ይሄ ለምን ተፈጠረ? ይሄ ለምን እንደዚህ ከሆነ እያለ አክቲቪቲ ይዞት ከሆነ ኦ ይሄ በቃ ገብቷል። እምብርት ላይ ነው ያለው፣ ኩፍር እምብርት ላይ ነው ያለው። አደጋ ነው በጣም ይሄ ኩፍረል ኢዕራብ የሚባለው በማፈንገጥ የሚመጣ ኩፍር ነው። የካህዲያኖች ባህሪ ነው። መጀመሪያ ወልቅስም ልኻሚስ አምስተኛው ክፍል ኩፍሩ ኒፋቅ በኒፋቅ የሚመጣ ነው። ይሄ ደግሞ በውስጥ አምቆ በመያዝ የሚመጣ ኩፍር ነው። ኩፍር ኒፋቅ ይባላል። በኒፋቅ የሚመጣ ኩፍር ወደሊሉ ማስረጃው ቀውሉሁ ተዓላ ይህ አላህ ቃል ነው። ዛሊከ ይህም የሆነው ቢአነሁም እነዚህ ሰዎች ናቸውና ነው። አመኑ አመኑ ثم ከፈሩ ከዛ ካዱ አመኑ ካዱ አመኑ ካዱ ثم آمنوا ثم كفروا ثم آمنوا ثم كفروا ثم ازدادوا كفرا لم يكن الله ليغفر لهم ولا ليهديهم ይላል አላህ። ያምናሉ ይከፍራሉ፣ ያምናሉ ይከፍራሉ። ውስጡን ትብለ መገለባበጥ ነው። መዘብዘብ ነው የሚሆነው። እንደዚህ አይነት ሰው ምንም አቋም የላቸው። ሙናፊቅ እኮ ሁልጊዜ እንደተረበሸ ሰላም የለው። ወይ ካፊር አይደለ ወይ ሙእሚን አይደለ። ሰላሙን እንዳጣ ማንነቱን ክብሩን እንዳጣ ይኖራል። እሱናም ላይ እንደዛ እንዳትሆን ሙዘብዘባችሁን በቃ እዚህ ጥሩ አህል ሱና ኪታብ እየቀራ ጥሩ አህል ሱና አካሄድ ይወጥ ሱሪና አትልቀቁ። አይው ነብዩ አለይሂ ሰላቱ ወሰላም ናቸው። አሳጥር ምንም አይመጣብህም። ምንም ይህንም ልቀቀው፣ አትላቀው። በቻይና መላጭ ጠብቅ ታታድግ ወላሂ አትላቀው። በቃ ሂደት ልቀቁት። هذا سنة الرسول عليه الصلاة والسلام القسم الخامس كفر النفاق والدليل قوله تعالى ذلك يهم بأنهم ناتشونا آمنوا አመኑ ثم كفروا ከዛ ካዱ ፈጡቢአ ታሸገ ታተመባቸው አላ ቁሉብህም ልባቸው ላይ ታተመባቸው ታሸገ ፈሁም እነዚህ ሰዎች ላ የፍቀሁን ምንም አይረዱም ቢነግሯቸው ደሊል ሐዲስ ቢመጣ ቁርአን ቢዘንብባቸው ምንም መስሚያ የላቸው ይታሸጋል መጨረሻ አመኑ ثم ከፈሩ ከዛ ካዱ ፈጡቢአ ታሸገ አላ ቁሉብህም ልቦቻቸው ላይ ታሸገባቸው ፈሁም ላ የፍቀሁን እነዚህ ሰዎች ምንም አይረዱም ሐቅን ቢነግሯቸው ተግባባን አይደል ይሄ ኩፍረ ኒፋቅ ይባላል በሙናፊቅነት የሚመጣ ኩፍር ነው አዛን አላህ ይስላል አደገኛው ነው ይሄ ኒፋቅና ዘንደቃ የሚባል አለ በአሁን ሰዓት ኒፋቅ ድሮ ሙናፊቆች ፈርተው ነበር እንዳይማረኩ እንዳይገደሉ እንዳይዘመትባቸው ተብሎ ብለው ፈርተው ነበር እስላም ውስጥ የሚገቡ በአሁን ሰዓት ግን የዚህ አይነት ባህሪ ሳይሆን ዝንድቆች ናቸው በአሁን ሰዓት ያሉት ይላሉ ዝንድቅ ማለት አውቆ ውስጡ ገብቶ በቃ አውቆ ፈርቶ አይደለም ውስጡ ገብቶ የሚሸረሽር ማለት ነው። ዘንደቃ ከላህባሽ ዝንድቆች ናቸው ብዙዎች። ዝንድቅ የወጣላቸው ዝንድቆች ናቸው። እስላምን ለመሸርሸር እንጂ እስላምን ለመጥቀም አይደለም። እስላምን ወጣትን ዲን ላይ የሚነሳን ዲንን የሚልን ሱና የሚልን እስር ቤት እንድማገድ የተለያየ ነገር መረጃ የተሳሳተ መረጃ እያቀረቡ እነዚህ ዲንን ይረዳሉ። እኔ ማንም የዋህ ይሄን ይቀበላል ብዬ አላስብም። ወላሂ እኔ ኺላፋቸው ልንገራችሁ እንደ እስከ ዛሬው ኺላፍ አይደለም። እስከ ዛሬ በፎቶ ትጣላለህ፣ በቪዲዮ ልትጣላ ትችላለህ፣ ሱሪ በማስረዘም ትጣላለህ፣ ጺም በማስረዘም ልትጋጭ ትችላለህ። የአህባሽና ይሄ ጥያቄ በጣም አልተራራቀ ነው፣ በጣም ይለያያል። ኩፍርን ይዘው የመጡት ኩፍር ዲንህን ተጠራ ላሊመጡ ነው በጣም ይለያያል እነሱ። ለዚህም ነው አንድ ሆኖ ሁሉም በአሁን ሰዓት መውሊድ ያወጣው የማያወጣው ምንያው ምንያ የተባለ ሁሉ ያ ያለበት ሁሉ አንድ ሆኖ ወደ አንድ አቅጣጫ ይሰማል። ለምን የግድ ነው ይሄ የመጣበት አደጋ ነው። በጣም አደጋ ነው። መስለው ነው የመጡት። ዝንድቆች ናቸው እነዚህ እነዚህን ቀፍጥፏቸዋል። እሱም ማሻአላህ ይበቃቸዋል። القسم الخامس كفر النفاق والدليل قوله تعالى ذلك بأنهم آمنوا ثم كفروا فطبع على قلوبهم ልባቸው ላይ ታሸገባቸው فهم لا يفقهون እነዚህ ሰዎች ምንም አይረዱ አይገባቸውም النوع الثاني ክፍል ሁለት ይጨምርላቸው ነው አናው እሳኔ ሁለተኛውን ክፍል ነው ሁለተኛው አይነት ማለት ነው አይነት ነው እስካሁኑ ክፍል ነበር ኩፍርን በሁለት ሰንጥቀነዋል ኩፍረን አክበርና ኩፍረን አክበር ኩፍረን አክበሩን አምስት ክፍሎች አሉት ብለን በትክክል አይተናል። አምስቱንም በጥንቃቄ አመጣቸዋለሁ እዛም ላይ ብያቸዋለሁ። ሁለተኛውን አይነት እንይ። አስገሩ ትልቁን አየን በክፍል አድርገን አምስት ክፍል ሰንትነን አየኑ ትልቁን ኩፍር ትንሹን ደግሞ እንየው። ሁለተኛው አይነት አነው እታኒ ኩፍሩን አስገሩ ትንሹ ኩፍር ነው። لا يخرج من الملة ከጎዳና አያስወጣም። ትልቁን ግን ምን ብለን ነበር? يخرج من الملة ከጎዳና ያስወጣል ብለን ነበር። ይሄ لا يخرج من الملة አያስወጣም። وهو ይህ ኩፍር الكفر العملي በስራ የሚመጣ ኩፍር ነው። ተግባራዊ ኩፍር ነው። በእንቅስቃሴ በተግባር የሚታይ ኩፍር ነው። ወሆ ይህ ኩፍር ደግሞ አዙኑቡ ለቲ ወንጀሎች ናቸው። ወረደት የመጣች ተስሜቱሃ ስያሜያቸው የመጣ ፊል ኪታብ በቁርአን ስያሜያቸው ወሱና በሐዲስ ስያሜያቸው ኩፍረን ኩፍር በሚል ስያሜ ይዘው የመጡ ናቸው። ግን አይደሉም። ትልቁ ኩፍር አይደለም። ኩፍር የሚል ስያሜ ተሰጥቷቸዋል በቁርአንም በሐዲስም ግን አይደሉም። እዛው ደግሞ ትክክለኛ እውነተኛው ትልቁ ኩፍር እንዳልሆኑ እዛው መረጃ ይኖራል። እናየዋለን። አያ ውስጥ ይገባችኋል። ኩፍሩን አስገሩ ትንሹ ኩፍር ማለት ላይኹርጁ ምን ሚላ ከጎዳና ያስወጣል። ወሆ ይህ ኩፍር አስገር ያለው አልኩፍሩል አመልዩ በተግባር የሚመጣ ኩፍር ነው። ተግባባን አይደል? በተግባር የሚመጣ ኩፍር ነው። በተግባር የሚመጣ ኩፍር ነው። ወሆ ዝኑብ ወንጀሎች ናቸው። አለቲ እነዚህ ወንጀሎች ወረደት ተስሜቱሃ ስያሜያቸው የመጣ የሆነ ፊል ኪታቢ በቁርአን ወሱና በሐዲስ ኩፍረን ኩፍር የሚል ስያሜ ይዘው የመጡ ናቸው። በሐዲስ በቁርአን ኩፍርን አስወር የሚባሉት ግን ኩፍር አይደሉም። ግን ኩፍር አይደሉም። ወሄ እስኪ ወሄ ላተሲሉ አትደርስም የኩፍርን አስፈር ላተሲሉ አይደርሱም። ኢላ ሐድል ኩፍር ዋናው ኩፍረል አክበሩ ደረጃ አይደርሱም። ኢላ ሐዲ ደረጃ አልኩፍር አልአክበሪ ትልቁ ኩፍር ደረጃ አይደርሱም። مثل كفر النعمة المذكورة في قوله تعالى ለምሳሌ مثل كفر النعمة ጸጋን መካድን ይመስል አልመዝኩር የተወሳው في قوله تعالى እዚህ አላህ ቁርአን ውስጥ እንደተነገረን ጸጋ መካድን ይመስል ጸጋ ማስተባበልን ይመስል ይሄ ኩፍር ኩፍር ብሎታል። ግን ለይሰ ኩፍረን ሐቂቀ የወፍሩት ሚነልላ ከጎዳና የሚያስወጣ አይደለም። ምን አለ አላህ ወደረበ አላሁ አላህ ምሳሌ አደረገ ጀዓለ አላሁ መሰለን ምሳሌ አደረገ አላህ ቀርየተን አንድትን ከተማ ካነት የነበረች አሚና ሰላም የሰፈነባት የነበረችን ከተማ ምሳሌ ያደረጋል። ሙጥመኢና የተረጋጋች ከተማ የእቲሃ ይመጣት ነበር ሪዝቁሃ ሲሰዋ የሚመጣላት የሚጎርፍላት ከተማ ረገደን በስፋት የሚጎርፍላት ከተማ ሚን ኩል መካን ከያቅጣጫው ጸጋ የሚጎርፍላት ከተማ ፈከፈረ ካደች ቢአንዑሚላህ የአላህን ጸጋ ካደች ይላል ይሄ ኩፍር ኩፍር ኩፍር ቢላህ ነው ኩፍር ቢኒዕማ ነው ኩፍር ቢኒዕማ ነው ኩፍር ቢኒዕማ ዋናው ኩፍር አያደርስ ኩፍር ማለት ደግሞ እዚህ ቦታ ላይ ምን ማለት ነው በተሰጠህ ጸጋ አለመዋል ማለት ነው አለማድረግ በተሰጠው በተሰጠው አቅም አንድ ሰው ካልሰራበት ኩፍር ቢኒዕማ ማለት ደረጃ ይደርሳል። ኩፍር ያደርሳል፣ ደረጃ ይኖረዋል። ግን ኒዕማን ጸጋን መካድ ክህደት አያደርስም። ክህደት ዋናው ክህደት ውስጥ ያመጣል። ግን የሚገርም ታላቅ ትልቁ ኩፍር ትልቁ ኩፍር አይደረስ እንጂ ኩፍር ነው ኩፍር ነው። ይህንን በልፋት ያገኘው አየህኛ ጎበዝ ነን እኮ ከድካም እንደዚህ ብለን ያመጣ ነው ማለት ይህ ኩፍር ቢኒዕማ ነው ነው እኮ አላህ ነው ያዋለው፣ አላህ ነው የሰጠው። መጀመሪያ እንድትለፋ ያደረገህ የቀሰቀሰህ እሱ ነው። የመጣችውን ፈተና እንድትረዳት ያደረገህ እሱ ነው። ሸክለህ ሸክለህ አንተ ያላየኸው ቢመጣ ጉድ ነበር። ከሰው ልጅ አያዳርስም። ግን አላህ የምታውቃትን አመጣለህ። በቃ ሀዛ ኒዕማ ኒዕማውን ካድ ነው አለባበስ ነው ማለት ነው። ዋናው ኩፍር ነው ወይ ወንጀል ነው እንጂ ትልቁ ኩፍር አይሆንም። በጥረታችን እንደዚህ አመጣን እንደዚህ ለፋን ብሎ አንድ ሰው ቢናገር በትልቁ ኩፍ ውስጥ ይገባል ማለት አይደለም። ግን ኩፍር መንደርደሪያ ውስጥ ትንሹ ኩፍ ውስጥ ነው ያለው። ትልቁ ወንጀል ነው። መሳቷል አልገባችሁም? ተስሚያው በኩፍር መጥቷል፣ ግን ስያሜያቸው በኩፍር ይምጣ እንጂ ዋና ኩፍር አይደለም። ወረደት ተስሜቷ ስያሜያቸው የመጣት በኪታብ በቁርአን ወስና በሐዲስ ኩፍረን ኩፍ የሚል ስያሜ ይዘው የመጡ አሉ፣ ግን ኩፍር አይደለም። ወይሄ እነዚህ ኩፍር የተባሉት በቁርአን በሐዲስ ውስጥ ላተሲሉ አይደርስም ኢላ ሐድ አልኩፍር አልአክበሪ ትልቁ ኩፍር ደረጃ አይደርሱም አይደርሱም እዛ ደረጃ አይደርሱም ምስሉ ኩፍር ኒዕማ ጸጋ መካድን ይመስል አልመዝኩር የተወሳውን في ተዓላ በዚህ በአላህ ቁርአን ምን ይላል አላህ ضرب الله جعل الله አላህ አደረገ መሰለን ምሳሌ አደረገ ቀሬተን አንዲትን ከተማ ካነት የነበረችን ከተማ አሚነተን ሰላም የነበረችን ከተማ ሙጥመኢነተን የተረጋጋች የነበረችን ከተማ አያችሁ ጸጋው ብዛቱ ቀሪዋ ምን ነበረች አሚና ሙጥመኢና ይሄ ብቻ አይደለም የእቲሃ ይመጣላት ነበር ሪዝቁሃ ሲሳዋ ይጎርፍ ነበር ይመጣ ነበር በበቂ ረገደን በስፋት ይመጣላት ነበር ተትረፍርፎላት ነበር ጸጋ ከየት ነው የሚመጣው ሚን ኩል መካን ከየአቅጣጫው ይመጣላታል ከየአቅጣጫው ጸጋው ግን ፈከፈረት ካደች የአንዑሚላህ የአላህን ጸጋ ካደች ይላል አላህ። ይሄ ክህደት ዋናው ክህደት አይደለም። አለ እኮ ጸጋን የሚክዱ አሉ። አረቡ ዓለም ውስጥ ብታዩት የለም ሙዙ፣ ማንጎ፣ ፓፓያው፣ መንደሩ ምን የፈለገ ነገር ብትሉ ሁሉንም አታክልት ታገኙታላችሁ። እዛ ደረቅ አገር ውስጥ በረሃ አሸዋማ ያለው ምን ብቻ ነው? የነጃጅ ጎርፍ፣ የነጃጅ ባህር ብቻ ነው ያላቸው። ከሰው ሌላ ምንም የለም። ቴምር ነው ቢኖር ግን የፈለከውን ነገር ገበያ ውስጥ ወጥተህ ታገኛለህ። እዚህ የማታገኘውን እዛ ታገኛለህ። የእቲ ሀሪፋ ሚን ኩል መካን ይመጣል። አሚና ሙጥመኢና የእቲ ሀሪፋ ሚን ኩል መካን ማከፈረት ቢኒዕመቲላህ ብዙ ዑለማዎች አሏት ተውሂድ ይዛለች ይቺ ሀገር። ውስጥ ላይ ግን ምን አሉ? ጅሎች አሉ። ምዕራባውያንን የሚከተሉ እብድ ያደረጋቸው የጥጋብ ስሜት ያ ይኖራል ያለ ነው። በነብዩ ዘመን ይኖራል። አንዳንድ አሉ እነሱ ላ እግረተ ቢሂ ዋናው ግን ዑለማዎቿ ወጥረው ነው ያዟት። እንደዚህ መንቀሳቀሻ ነው ያሳጡት። የለም ምዕራባውያን ጥፎ መዝላት ያቃታቸው በአቂዳ ውስጥ እዛ ላይ ብቻ ነው፣ ሰዑዲ ላይ ብቻ ነው። ሌላውን አተራምተውታል። ምስኪን ትንሽ ለኢኮኖሚ ለብር ያቋቁምበታል። እዛ ኃይለኛ ኃይለኛ ዓሊም ይኸው እነዚህ እነዚህ በህይወት ያሉ ሸክ ናቸው የዚህ ባለቤት እነዚህ እነዚህ በህይወት አሉ ማለት ስንት የሚገራርም የነሱ አይነትም አለ ሀያ ሰላሳ አርባ ሁለት መቶ ሶስት መቶ የምትላቸው አይደለም በሺህ የሚቆጠር ነው ያለው ዓለም ዑለማ እነ ጃሚዓተል መዲነተል ሙነወራ የመሳሰሉ አሉ። እነ ጃሚዓ ቱርክ ቱርኪ የመሳሰሉት እነ እብነ ሰዑዲ የመሳሰሉት አሉ። እነዚህ ሁሉ የሚያመርቱት ዶክተሮች ምኖች ነው ዑለማዎች ናቸው። ይታገላሉ፣ ብዙዎቹ አብዛኛዎቹ ይታገላሉ። በዚህ ላይ ነው እስካሁን ድረስ አላህ የጠበቃቸው